በኋላ ውሳኔው ከተረጋ እንትኑ ሪዳው ከተረጋገጠ በኋላ ምን ሁክም ይገባዋል የሚል እናያለን። ወአህካሙሃ አይ አህካሙ ሪዳ የሪዳ ፍርድ ብይን አለቲ ይቺ ሪዳ ይቺ ሁክም ተተረተቡ የምትከተል የሆነች አለይሃ በሪዳ ላይ የምትከተል የሆነች የምትፈጸም ባዕደ ሱቡቲሃ ከተረጋገጠ በኋላ ሪዳ ከተረጋገጠ በኋላ ሪዳ የተከሰተበት አካል ምን ይደረግ የሚለውን አህካም እናያለን። አህካሙሃ አህካሙ ሪዳ የሪዳ አህካም አለቲ ተተረተቡ አለይሃ በእሷ ላይ የምትከተል ማለት ነው። በምን ላይ የምትከተል ሪዳን ተከትሎ የሚመጣ ፍርድ ማለት ነው። ሪዳን ተከትሎ የሚመጣ ፍርድ ባዕደ ትቡቲያ ከተረጋገጠች በኋላ አንደኛ ወደ ሪዳ የገባን አካል ምን እናደርገዋለን? استتابة المرتد ሙርተዱን ሰውዬ ተውበት መጠየቅ መጀመሪያ step ኣችን ይሄ استتابة المرتد ሙርተድ ማለት ፈጻሚ ነው። የተመለሰው ሰውዬ ከእስላም የወጣው ሰውዬ استتابة المرتد ሙርተዱን ተውበት አድርግ ብሎ መጠየቅ መጀመሪያ فإن تاب ተውበት ካደረገ ወረጃአ ከተመለሰ إلى الإسلام ወደ ኢስላሙ ከተመለሰ في خلال ውስጥ ማለት ነው ሰላተተ አያም በሶስት ቀን ውስጥ ከተመለሰ ቁቢለ ሚንሁ ተቀባይነት አለው ቀብለ እንዳትሉ ቁቢለ ሚንሁ ተቀባይነት ያገኛል። ዛሊክ የተውበቱ ተቀባይነት ያገኛል እና ወቱሪከ ይተዋል ይኑር፣ በቃ በሰላም ይኑር ይተዋል። እንደ ሙስሊም ይተዋል። እስቴታበቱል ሙርተድ መጀመሪያ ሙርተዱ ተውበት ይጠየቃል። ተውበት ታደርጋለህ ይባላል። ፈኢንታበ ከተመለ ፈኢንታበ ተውበት ካደረገ ወረጃ ከተመለሰ ኢለ ኢስላም ወደ ኢስላሙ ከተመለሰ ከኺላሊ ሰላተተ አያም በሶስት ቀን ውስጥ ኺላል ያለው ውስጥ ማለት ነው። በሶስት ቀን ቁቢለ ሚንሁ ተቀባይነት አለው። ዛሊክ ይህ ተውበቱ ተቀባይነት ያገኛል። ወቱሪክ ይተዋል። እንደ ማንኛውም ሙስሊም ይኖር የራሱን ህይወት ይምራ። ይሄ ነው የመጀመሪያ ተውበት ነው የምትጠይቀው። ሁለተኛ ኢዛ አባ እምቢ ካለ ጥያቄ ሲቀርብለት ወይ እሺ ነው ወይ እምቢ ነው ያለው። እሺ እሺ ካለ አሳለፍ ማለት እምቢ ካለ ኢዛ አባ እንዲ ካለ አየቱበ ተውበት ማድረግን አላደርገውም ካለ እንዲ ካለ ወጀበ ቀትሉ መግደሉ የግድ ነው። ለቀውሊሂ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋልና من بدل دينه ሃይማኖቱን የቀየረን فاقتلوه ግደሉት ብለዋል ነብዩ عليه الصلاة والسلام። ይሄ እስላማዊ መንግስት ባለበት አካባቢ ላይ ነው። በአሁኑ ሰዓት የራሱ እንደፈለገ ሃይማኖትን የመቀየር መብት አለው። ዳዕዋ ብቻ ነው አሁን system ኣችን እንጂ ከሃይማኖቱ አፈንግጦ ጣልቶ ጠብቆ መግደል የለም፣ አይፈቀድም። ሌላ ትርምስ መፍጠር ነው። إذا أبى እምቢ ካለ አየቱ ተውበት ማድረግን እምቢ ካለ ወጀበ ቀትሎ መግደሉ ይወጅባል። የቀውሊሂ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ ብለዋልና ምን በደለ ዲነሁ ሃይማኖቱን የቀየረን ፈቅቱሉ ግደሉት ብለዋል ነብዩ ዐለይሂ ሰላቱ ወሰላም። ረዋሁል ቡኻሪ ወአቡ ዳውድ ዘግቦታል። ሶስተኛ እምቢ ካለ ምን መሆን እንዳለበት ይተነገረ መገደል እንዳለበት ሁክሙ ይሄ ነው። ተተረተቡ አለይሃ እንትንን ተከትሎ የመጣ ማለት ነው። ሪዳን ተከትሎ የመጣ በዕደ ሱቡቲያ ከተረጋገጠች በኋላ ሶስተኛ ዩምነዑ ሚነ ተሰሩፊ ከማንቀሳቀስ ይከለከላል። ዩምነዑ ይከለከላል። ይህ ሰው ይህ ሙርተድ ዩምነዑ ይከለከላል። ሚነ ተሰሩፊ ከማንቀሳቀስ ሺማሌ ንብረቱን ከማንቀሳቀስ ይታገዳል። እገዳ ማዕቀብ ይጣልበታል ማለት ነው። ንብረቱን አያንቀሳቅስም ሙርተድ የሆነ ሰው ዩምነዑ من التصرف ይከለከላል ከማንቀሳቀስ ሚማሊ ንብረት ሲማሊ ገንዘቡን ከማንቀሳቀስ ይከለከላል። ይህ በሙስሊም ሀገር ላይ ነው የሚካሄደው። የሙስሊም አሚር አለበት ነው። አላህ አሚር ይስጠን። ጠቅላይ አሚር ያለበት ሙስሊሞች በአንድ አሚር ሲተዳደሩና እስላማዊ መንግስት ሲመሰርቱ ሁክሙ እንደዚህ ነው የሚሆነው። ነገሩን አዛብተውታል። በአሁኑ ማሰብ ኢንሻአላህ አላህ ይመልሰዋል ወደ ቦታው። ይሄ ደግሞ ትንቢቱም አለ፣ ትንቢቱም ይፈጸማል። ሙስሊሞች የበላይነት የሚያገኙበት ጊዜም ይመጣል። አይሁዶችን የሚተባብሩበት ጊዜ ይመጣል። በጣም ቅርብ ነው። አሁን ላይ ሆነን ሞራላችን ሊጎዳ ይችላል። ስናያቸው እነሱ በኒኩለሩም በቴክኖሎጂ እየመጠቁ ነው። ሙስሊሙ ደግሞ ኋላ እየተጓዘ ነው። natural resource ረድቷቸዋል። አላህ ግን የለም አልሄዱም። ወደፊት የሚፈለገውን እርምጃ ያክል ባይሄዱም ኢንሻአላህ ይፈጸማል። ትንቢቱ መሆኑ አይቀርም። عليه الصلاة والسلام። ይምነው ምን ተሰሩፍ ከ تصرف ከማንቀሳቀስ ይከለከላል في ماله በገንዘቡ ፊ ሙደት توبت ተውበት በተጠየቀበት ጊዜ ተውበት በተጠየቀበት ዘመን ውስጥ يقبلوا ተውበቱን ይቀበለው አይቀበለው جدر يمنع من التصرف كما ተሰሩፊ في ماله ንብረቱን ماشي من ያክል في ሙደት እስቲታበቲ توبت በተጠየቀባት جدي توبت ስንት ቀን ነው የሚከሰት? ሶስት ቀን እዛች ሶስት ቀን ውስጥ ይታገዳል ንብረቱ አይንቀሳቀስም። በየትኛውም ቦታ ማዕቀብ ይጣልበታል። ንብረቱን ማንቀሳቀስ አይችልም። ፈኢን አስለመ በሶስቷ ቀን ውስጥ ንብረቱ ይታገዳል ብለናል። ፈኢን አስለመ እስላምን ከተቀበለ ወደ እምነቱ ከተመለሰ ፈቃል አማረ ፈሆለሁ ንብረቱ የሱ ይሆንለታል። በቃ በልጀምር አንቀሳቅስ ይባላል። ወደ እስላም ተመልሻለሁ ካለ ወኢላ አለበለዚያ ግን አይ አልቀበልም፣ አልመለስም፣ ተመችቶኛል ያለሁበት ካለ ፋረ ይሆናል ንብረቱ ምን ፈይአን ገቢ ይሆናል። ፈይአን ገኒመተን ሊልሙስሊሚን ለሙስሊሞች ገዲ ይሆናል። ለቤይተል ማል ለቤይተል ማል ገቢ ይሆናል። የሙስሊሞች የገንዘብ ቃዝና በይተል ማል ይባላል። በይተል ማል ለሙጃሂዲኖች ደሞዝ፣ ለዳዒዎች፣ ለዑለማዎች የተለያየ የሚያንቀሳቀስ ነው። በይተል ማል ለበይተል ማል ገቢ ይሆናል። ምን ሂኒ ቀትሊ ከተገደለበት ሰዓት ጀምሮ ከተገደለበት ሰዓት ጀምሮ እስከዛ ድረስ ዝም ብሎ በአየር ላይ ነው የምታገደው። ንብረቱ አይንቀሳቀስም። በያለበት ባንክ ቤት ያለው የሚንቀሳቀሰው ንብረቱ ይዘጋል። ሱቁም ይዘጋል፣ ሁሉ ነገር ይታሸጋል። ገንዘቡ ልክ ለበይተል ፈይ ሆኖ የሚገባው ፈይ ማለት ምንድን ነው? እ ገቢ ወይንም ገኒማ ማለት ነው። ፈይ እና ገኒማ ልዩነታቸው ገኒማ ጦር ከፍተኛ ጦር ከተካሄደ በኋላ የሚገኘው ንብረት ሲሆን ፈይ ማለት ደግሞ ቢላ ሐርብን ያለ ጦርነት ለቀው የሄዱት ቦታ ነው ይላሉ። እሱን ዋናው ፊቁ ተቀምጣ ግን ለማንኛውም ገቢ በሉና ያስታው ሚን ሒን ቀትሊ ከተገደለበት ሰዓት ጀምሮ ለበይተል ማል ገቢ ይሆናል። አው መውቲ ወይ ከሞተበት ሰዓት ጀምሮ ቃትል ተገሎ ከሆነ በስቅላት ይሁን በምን ተቀጥቶ ከሆነ በቅጣት የተደረገበት ግድያ ነው ቀትል። አው መውቲ ወይ ታሞ ከሆነ ከሞተበት ሰዓት ጀምሮ ለበይተል ማል ገቢ ይሆናል። አለርዳ በርዳ ላይ ሆኖ ከሞተበት ወይም ከተገደለበት መሞት በበሽታ ነው፣ መገደል ደግሞ መገደል ነው በሰው ከተገደለበት ሰዓት ጀምሮ ሁክም ተላልፎበታልና ይገደላል። መን በደለ ዲነሁ ፈቅቱሉ ብለዋል ነብዩ አለይሂ ሰላቱ ወሰላም። ገንዘቡ ለበይተል ማል ይሆናል። ከመቼ ጀምሮ ነው ወደ በይተል ማል ቁጥጥር ውስጥ የሚገባው? መጀመሪያ ይታገዳል ነው ያለው። በምን በምን ጊዜ ውስጥ ሲሙደት እስቲታበቲ ተውበት በተጠየቀባት ዘመን ውስጥ በሶስቷ ቀን ውስጥ ገንዘቡ ዝም ብሎ በአየር ላይ ነው የሚታገደው። ፋይናንስ ለምን ከተቀበለ فهو له ንብረቱ የራሱ ነው። وإلا አለበለዚያ ግን አልቀበልም ካለ صار ገንዘቡ ይሆናል። ሰይጣን ገቢ ይሆናል ለሙስሊም ለበይት ለበይተል ማል ለበይተል ማል ገቢ ይሆናል። በይተል ማል ምንድነው? የሙስሊሞች የገንዘብ ካዝና ነው ይያልኳል። ምን ሒነ ቀትሊህ ከተገደለበት ሰዓት ጀምሮ አው መውቲህ ይሄ ከሞተበት ሰዓት ጀምሮ ቀትልና መውት ልዩነታቸው ምንድነው? አምረላ የተገደለበት ሰዓት አው መውቲህ በበሽታ የሚሆን በምን ከሞተበት ሰዓት ጀምሮ አለርዳ በርዳ ላይ ወቂለ ሌሎች ዑለማዎች ደግሞ ምን አሉ? ምን ሒን ኢርትዳድ ሙርተድ ከሆነበት ሰዓት ጀምሮ ነው አሉ። ከተገደለበት ወይንም ከሞተበት ሰዓት ጀምሮ ሳይሆን ገንዘቡ ለበይተል ማል ገቢ የሚሆነው ከመቼ ጀምሮ ነው? من حين ጊዜ ጀምሮ ነው። ኢርትዳድ ከእስላም ከወጣበት ሰዓት ጀምሮ ለበይተል ማል ገቢ ነው። ለበይተል ማል ገቢ ነው። ያው يصرف ይሰጣል፣ ገንዘቡ ይውላል። ፊ መሳሊሕ ልሙስሊሙን ሙስሊሚን ለሙስሊሞች በሚጠቅም ሁኔታ ላይ ይውላል። ለሙስሊሞች ወጪ ይሆናል ማለት ነው። ፊ መሳሊሕ ልሙስሊሚን አራተኛ ሰው ከሞተ ጀምሮ ይገባል አይገባም፣ ቃዲ ይፈርደዋል። ይሄ ችግር የለው። የሸሪዓ ፍርድ ቤት ይፈርደዋል ማለት አይ ገንዘብህ ከዚህ ከዚህ ጀምሮ ይገባል ብሎ ቃዲው ከፈረደ ይበቃል። ዋናው ቃዲው ጋር ነው ይሄ ብይን የሚሰጠው። እነሱ በለፊቅህ ላይ የተካኑ ስለሆነ እነሱ ያደርጉታል። አራተኛ እንቅጣኡ ተዋሩ መወራረሱ መቋረጥ። አራተኛ ሁክም በሙርተድ ላይ አንደኛ ተውበት ይጠየቃል፣ ሁለተኛ እምቢ ይገደላል፣ ሶስተኛ ንብረቱ ከመንቀሳቀስ ይከለከላል። ከሙርተድ ከእርትዳድ ቀጥሎ ይሆናሉ። አራተኛ እንቅጣኡ ተዋሩት መወራረስ ሙሉ በሙሉ ይቋረጣል። አንድ ሰው እምነቱን ለቆ ሲወጣ መወራረሱ ይቋረጣል። በማንና በማን መካከል ያለው ውርስ በይነሁ በዚህ ሰውዬና ወበይነ አቃሪቢ በቅርብ ዘመዶቹ መካከል የነበረው መወራረስ ያከትምለታል። እስላምን ለቆ ሲወጣ ቢሞትም ልጆቹ አይወርሱትም፣ ሚስቱም አትወርሰውም፣ ቤተሰቦቹ አባት እናቱም አይወርሱትም። እሱም ከቤተሰቦች ውስጥ አንድ ሰው ቢሞት አይወርስም። ለምን? እምነታቸው የተለያየ ሆኗልና። እንቅጣዕ ተዋሩስ መወራረስ የሚባል ነገር ይቋረጣል። በይነሁ በዚህ በሙርተዱ ሰውዬና ወበይና አቃሪቢ በቅርብ ዘመዶቹ መካከል ያለው መወራረስ ያከትምለታል። ፈላ የሪሱሁም እሱም አይወርሳቸውም፣ ወላ የሪሱነሁ እነሱም አይወርሱትም። ፈላ የሪሱሁም ምንድን ነው ያልኩት? ወላ ይሪሱነሁ አይወርሳቸውም። የትኛውን አይወርሳቸውም? አይወርሳቸውም። የትኛውን? የመጀመሪያው አይወርሳቸውም። እንደዛ ነው ያልኩት። ተገልብጧል። ፈላ ይሪሱሁም ፈላ ይሪሱሁም አይወርሳቸውም። ትክክል እኮ ማለት ሲገባችሁ ጠንክር ብሎ ይግባችሁ። ይሁን የላላ ነገር ተረድተህ ከሄድክ ከአምስት ደቂቃ በኋላ ተረድተዋለህ። እንቅጣው ተዋርስ በይነሁ ወበይነ አቃሪቢ በስና በቅርብ ዘመዶቹ መካከል የነበረው መወራረስ ይቋረጣል። ፈላይሪቱም እሱም አይወርሳቸውም ዘመዶቹም ወላይሪቱነሁ እነሱም አይወርሳቸውም እሱ ካፊር የሁለት ዓለም ሰዎች ማለት ነው። እሱ ካፊር እነዚህ እነዚህ ሙስሊም እንዴት ይገናኛሉ? አምስተኛ ሙርተድ የሆነ ሰው ኢዛ ማተ ከሞተ አውቁት ይለ ወይ ከተገደለ ሙርተድ አላሪደት በዛው በሪዳው ላይ እያለ በዛው ከእስላም እንደወጣ እያለ ከሞተ ወይም ከተገደለ إذا مات ከሞተ በበሽታ أو قتل ወይ ከተገደለ ሁክም ብይን ተሰጥቶበት በፍርድ ቤት على الردة ሙርተድ እንደሆነ ከተገደለ فإنه ይህ የሞተ አስከሬን ላ ይገሰሉ አይታጠብም ላ ይገሰሉ አይታጠብም لا يغسل በፋሲ ፎርም አድርጋችሁ ቆሩት ወርዱ لا يغسل አይታጠብም لا يغسل ለፍቱ لا يغسل አያጥብም ነው የዛን ጊዜ active ነው የሚሆነው verb subject አለ لا يغسل አይታጠብም object ነው በውስጥ ያለ ወላ ዩሰላ አለይህ አይሰገድበትም ولا يدفن አይቀበርም ሲመቃብር ልሙስሊሚን በሙስሊሞች መቃብር አይቀበርም ሙርተድ ስለሆነ ተገባናል لا يغسل አይታጠብም። ላ ዩገሰሉም ትችላላችሁ፣ ችግር የለም። ሁለቱም እንትን ናቸው፣ transitive ራማጅ ናቸው ሁለቱም። غسل ም غسل ም አንድ ነው። غسل ም አጠበ ነው። غسل ም አጠበ ነው። ሁለቱም ተራማጅ ቨርብ ነው። ላ ዩገሰሉ ላ ዩገሰሉ ላ ዩገሰሉ ብትሉት ግን በጣም لا يغسل አይታጠብም ولا يصلى عليه አይሰገድበትም ولا يدفن አይቀበርም ሲመቃብር ሙስሊሚን በሙስሊሞች መቃብርም አይቀበርም ሙርተድ ነው ካልን تارك الصلاة ም እንደዚሁ ነው አይታጠብም አይሰገድበትም ሲመቃብር ሙስሊሚን አይቀበርም ማን ሙርተድ ነው አይደል تارك الصلاة ሙርተድ ነው ባለው قول ከመጣን ውስጥ እንከተዋለን ማለት ነው ነው ደግሞ አክሰሩም እንደዛ ነው ወኢነማ ይድፈኑ የሚቀበረው ይህ ሙርተድ ሲመቃብሪል ኩፋር ኩፋሮች መቃብር ይቀበራል ከሰጡን ቦታ ከተሰጠ እነሱም አያስገቡትም ወኢነማ ይድፈኑ የሚቀበረው ፊ መቃብሪል ሙስሊሚን ፊ መቃብሪል ኩፋር በካህዲያኖች መቃብር ይቀበራል አው ይዋራ ወይ ይሰተራል ሰተር ይደረጋል በቃ አፈር ለበስ ለበስ ለበስ ለበስ ለሱ በክብር ለሕድ ተዘጋጅቶለት ለአበደን የለም ጉድጓድ ሽታው ማለት ከ ከሰው ልጅ ሽታ ይልቅ ያያና የሌሎች እንስሶች ሽታ ይሻላል። በጣም ነው የሚሸተው የሰው ልጅ። የሰው ልጅ ሽታው ራሱ ሊገልም ይችላል። ለዚህ ነው አው ይዋራ ወይ ሰተር ይደረጋል። ፊቱራብ አፈር ውስጥ ቀብር አላል ፊቱራብ አፈር ለበስ ለበስ ይደረጋል ሽታው እንዳያስቸግር እና ደግሞ ሰው ነው ሰው ነው እንደው ለሰው ክብር ሲባል ለሰው ለሰውየው ሳይሆን ለሰውነት ሰብአዊ ለሚባለው ነገር ማለት ነው። ለሰብአዊ ሲባል ሰተር ይደረጋል። يوارى يدفن አይደለም ይቅበር። يدفن ማለት በስነ ስርዓት መቀበር ነው። يوارى ማለት ደግሞ ምን ማለት ነው? ሰተር ይደረጋል። ሲቱራብ አፈር ውስጥ ሰተር ይደረጋል። ሲአይ መካንም የትኛውን ቦታ የትኛውም አገኘንበት ቦታ ጫካ ውስጥ ነው። غير مقابر المسلمين ከሙስሊሞች መቃብር ውስጥ አለ የትኛውም ቦታ ላይ ሰተር ይደረጋል። ሙርተድ እንደዚህ ነው፣ ክብር የለም። ገብቷችኋል? ግልጽ ነው። ይሄ ርዕስ ነው። ዝም ብዬ highlight ኡን ልንካላችሁ ትቀሩታላችሁ። ድጋሜ ስለምትቀሩት ምንም ችግር የለም። highlight ኡን ስሙ ገጹ